السلام عليكم ورحمة الله وبركاته ይሰማል መሰማቱን ያዙ ቦታም ቀየር ያለው ቀየር ያለሁኝ አምናሃቻ ምናምን ቢያለም ቦታን ያለሁት አሁን طيب طيب ያው ቀዷ ላለመሆን ትንሽ እንሞክራለን ብዙ አንቀራም ኢንሻአላህ الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه اما بعد فالسلام عليكم ورحمه الله وبركاته ያው ዛሬ ኢንሻአላህ ተዓላ من كتاب بلوغ المرام من ادله الاحكام رقم الحديث 71 ሰባ አንደኛው ሐዲስ ላይ እንነሳለን መትን የሚቀራልን ወይም የምትቀራልን فليتفضل መሽኩራ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم وان عبد الله بن أبي بكر رحمه الله أن في الكتاب الذي كتبه رسول الله صلى الله عليه وسلم لأمر وابن حزم أن لا يمسن القرآن إلا طاهر رواه مالك مرسلا ووسله النسائي وابن حبان وهو معلول طيب وعن عبد الله ابن ابي بكر يا ابو بكر لج كهونو كعبد الله تزجب ረሂመሁላህ አላህ ይዘንለትና ምናለን أن في الكتاب الذي كتبه رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላም ከጻፉት መጽሐፍ ኪታብ ላይ ነው የሚለው ያው እሳቸው የተናገሩ ጻፉ እያሉ ያጻፉት ማለት ነው እንጂ እሳቸው እንደማይጽፉ እንደማያነቡ ያው ታውቃላችሁ አነ ፊል ኪታባት መጽሐፉ ላይ الذي ያ መጽሐፍ ከተበው የጻፉት የሆነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ለአምር ኢብኑ ሐዝም አምር ኢብኑ ሐዝም ለተባለው ሰው ያጻፉት ማለት ነው አንድ መንግስት ራሱ አይጽፍም ማይደብዳቤ ግን ሰው አጽፎም ቢልከው የሳውዲ አረቢያ መንግስት ለከለላከ የኢትዮጵያ መንግስት ለከለላ ደብዳቤ ጻፈች ይባላል ስለዚህ አሁንም ነብያችን አለይሂ ሰላቱ ወሰለም መጻፉት ላይ ማለት ያው በተዛዛቸው ያጻፉት ማለት እንጂ እሳቸው ራሳቸው ቀለም ይዘው ጻፉ ብላችሁ ደግሞ ኡምያ አይደሉም እንዳትሉ ማለት ነው እና እዛ ኪታብ ላይ ምን የሚላላ ብዙ ነገሮች ያሉት እዛ መጽሐፍ ላይ ከዛ መካከል አላ የመሰል ቁርአነ ኢላ ጧሂሩን አላ የመሰል ቁርአነ ቁርአንን እንዳይነካ ኢላ ጧሂሩን ንጹህ የሆነ ሰው እንጂ ንጹህ የሆነ ሰው እንጂ ቁርአንን እንዳይነካ የሚል መልእክት እንዳለው ተዘግቧል ነው ጧሂር የሚለው ትርጉሙ ምንድነው ለፍዙ ሙሽተረኩን بين معاني كثيره በርካታ ትርጉሞችን የሚያካትት ነው ጧሂር انما المشركون نجس የሚለው ተቃራኒ ሊሆን ይችላል ካፊሮች ነጃሳ ናቸው ይላል አይቁርአን ቢነኩን ሰውነታችን ይነጅሱታል ማለት አይደለም ልብሳችን ልብሳችን ቢነካ ቢነኩት እነሱ ተነጀሰ ማለት አይደለም ከካፊር ገዝተን እየለበስን አይደል ያለነው እዛ ቦታ ላይ ነጀሱ ማለት ነጅስ አናውያ ውስጣዊ የሽርክና የኩፍር ቆሻሾች ናቸው ለማለት እንጂ ሰውነታቸው ቆሽሿል ማለት አይደለም ስለዚህ አሁንም ኢላ ጧሂር ማለት በዛ ተቃራኒ ጧሂር ማለት ደግሞ ሙስሊም ማለት ነው ሙስሊም እንጂ ሌላ ካፊር እንዳይነካው ማለት ነው አንድ ትርጉም طيب ሙስሊም እንጂ እንዳይነካው ለማለት ተተርጉሟል ኢላ ጧሂር ኢላ ሙስሊሙን በማለት እ ሌላው ደግሞ ከነጃሳ የጸዳ ማለት ነው ከነጃሳ የጸዳ ማንኛውም ነጃሳ ማለት ነው طيب ነጃሳ ነገር ያለበት ሰው የነካው ሰው እንዳይቀራ ማለት ነው ሌላው ደግሞ ኢላ ጧሂር ማለት ኢላ ሙተወዲ ውዱእ ማለት ነው ጧሃራተን من الحدث ወል አክበር ማለት ነው ከጀናባም ይሁን ውዶ ካለመኖርም የጸዳ ውዶ ያለው ማለት ነው በዚህ አካሄድ ማለት ነው እሽትራክ አላቸው ሌላው ደግሞ አሁን ይመጣ ገና እዛ ቁርአኑ ላይ ላይ መስል ለሙጠሃሩን የሚለው ላይ ሙስሊሞች ማለት ነው በኒ አደም ማለት ነው ወይስ መላእክት ማለት ነው ሰፋ ያ ኺላፍ ያለው መስአላ መስአላው በዚሁ ላይ ደግሞ ሐዲሱ ምናሉት ረዋሁ ማሊኩን ሙርሰለን ኢማሙ ማሊክ ሙርሰል አድርገው ዘግበውታል ሙርሰል ማለት ማ ረዋሁ ታቢዒዩ عن رسول الله صلى الله عليه وسلم ታቢዒ የሆነው ሰው ነብያችን አሉ ብሎ ካወራው ሙርሰል ይባላል በመሐከል ላይ ሱሐባ ወርቋል ከሱሐባ ውጭም ያለ ተጨማሪ ሰው ሊኖር ይችላል احتمال አለው ሱሐባ መሆኑ ከታወቀ ضعيف ሊሆን አይችልም ነበር ሙርሰልነቱ ضعيف ያደረገውም ነበር ግን ታቢዑ ታቢዒ ታቢዑ ደግሞ ከሱሐባ አውርቶት ከዛ መሐከል ሁለቱን ታቢዑንም ሱሐብያውንም ጥሎ አንዱ ብድግ ብሎ ታቢዑ አረሱልላህ ሊለው ይችላል احتمال አለውና ضعيف ሊሆን ይችላል ነው አለዛ ሱሐቦች አቡበከር ቦታ ላይ የወደቀው አቡበከር ነው ወይም ደግሞ አቡ ሁረይራ ቢባል ኑሮ ሌላ የወደቀ ሰነድ ባይኖር ሐዲሱ ሷሂህ ነበር የሚሆነው ማለት ነው ሙርሰል ነገር ማለት ነው እዚህ ጋር ረዋሁ ማሊኩን ሙርሰል ሙርሰል አድርገው ዘግበውታል አለ ወወሰለሁ النسائي ኢማሙ النسائي ግን ወስል አድርገውታል ቀጥለውታል ማለት ነው የተበጠሰው ሙርሰማት መበጠስ ነው ነሳኢ ደግሞ ቀጥለውታል ማለት ነው ማንን ሱሐቢዩን አንስተው የሱሐቢዩን ስም አንስተው ጨምረውታል ማለት ነው ወብኑ ሒባን ابن ሒባንም እንደዚሁ አድርገው ዘግበውታል وهو معلول አሉ ابن حجر ሐዲሱ ግን ያው ማዕሉል ነው ችግር አለበት ተብሏል ማዕሉል ነው ብለውታል ወላኪን መጨረሻ ላይ ዑለሞች ያስቀመጡት የሁሉንም ጨምቀው ሐዲሱ ሷሂህ ነው የሚለውን ነው ሷሂህ ያደረጉበት አንደኛ ለአብዱላህ ኢብኑ አቢበክር የአምር ማለት ነው የአምር ኢብኑ ሐዝም የተጻፈለት ደብዳቤ ወይ በተጻፈለት መጽሐፍ መሽሁር ነው ሁሉም ያቀዋል የታሪክ ባለሙያዎች ሁሉ ዘግበውታል ካነሁ ሙተዋትር እንደ ሙተዋትር ማለት በርካታ ሰው ከአስር በላይ እንደው የሁሉ ሰው ተስማምቶ ነገር አያወራውም በሚባል አይነት መልኩ የታወቀ ነው ዘገባው ማለት ነው የአምር ኢብኑ ሐዝም የተጻፈለ ደብዳቤ ማለት ነው እዛ ደብዳቤ ላይ እንደዚህ ያለ ነገር አለው ብሎ የዘገበው ሰው የዘገባ ከዛኛው የአምር ኢብኑ ሐዝም ደብዳቤ እውነተኛ ለመሆኑ በርካታ ዘገባዎች መኖራቸው ሐዲሱ ሰሂህ እንዲሆን አድርጎታል ይህ አንዱ ነው ሌላው ኢማሙ አህመድ ተጠይቀው ስለዚህ ሐዲስ ኢማሙ አህመድ አርጁ አን يكون صحيحا ብለዋል ይሄ ሐዲስ ሰሂህነት ነው ተስፋ ማደርገው ብለዋል ሌላው ጀማዓቱ ሚን الائمه ከሰነዱ አንፃር አይተው ሳይሆን ሚን حيث ሹህረቱ በጣም ጎልቶ የሚታወቅ ከመሆኑ አንፃር ሐዲሱን ሶሂህ አድርገውታል የሚል ነው ያስቀመጡት ያዕቆብ ኢብኑ ሱፊያን የተባሉት ዓሊም لا اعلم في جميع الكتب المنقوله كتابا اصح من كتاب عمرو بن حزم هذا እንደው ካለፉ መጽሐፎች ሁሉ እንደዚህ ሰውዬ እንደ አምር ኢብኑ ሐዝም መጽሐፍ የተነቀለና ሷህ የሆነ አላቅም አሉና فإن اصحاب رسول الله والتابعين يرجعون إليه ويدعون رأيهم ሷሃቦችም ሆኑ ታቢዎች ይሄንን ደብዳቤ ይሄንን መጽሐፍ ለአምር ኢብኑ ሐዝም ተጻፈው ማለት ነው እሱን አይተው ተግባራዊ ከማድረግ ወደ ኋላ ብለው አያውቁም የራሳቸውን ሐሳብ ጥለው ይሄንን ነበር ይቀበሉ የነበረው ብለዋል ይሄም ራሱ ሐዲሱ ሰሂህ እንዲሆን ከሚያደርጉት አንዱ ነው ማለት ነው <clears throat> ኢማሙ ሐኪም ዑመር ኢብኑ አብዱል አዚዝ እንደገና ወኢማሙ አስርሂ በዑመር ኢብኑ አብዱል አዚዝ ጊዜ በጣም አለ የለም የሚባል አንጋፋው ኢማም ዓሊም ኢማሙ ዙህሪ የተባሉትም ለዚህ መጽሐፍ እውቅና ሰጥተዋል ይላሉ ምስክርነት ሰጥተዋል ስለዚህ ሐዲሱን ሳይ ከማድረግ ወደ ኋላ የሚያስብል ነገር የለም ሊሉ ፈልገው ነው ስለዚህ ሐዲስ ሰይ ነው ካል ወደ ጥሬ ወደ ትርጉሙ ነው የምንሄደው ኢላ ጧሂር ማለት ለፍዙ ሙሽተረክ ነው ብያችኋለሁ الطاهر من الحدث الاصغر والاكبر እ الطاهر من ان يكون على بدنه نجاسه ነገር ግን እዚህ ቦታ ላይ ምን ተረጉመው ውዶ ለሌለው ሰው ነው لا يمس القران الا طاهر ማለት الا متوضئ ውዶ ያደረገ እንጂ ብለን እንፈስረው ለምን እዚህ ቦታ ላይ ራሱ ያመጡበት ምክንያቱ አሁን ውዱ ያጠፋ ላይ ያጠፋም ነገር ስለሆነ ያለው ነዋቂ ውዱ ላይ ስለሆነ ያለ ነው ስለዚህ ቁርአንን ውዱ የሌለው ሰው እንዳይነካው ሶላት ብቻ ሳይሆን ያለው መስገድ የለበትም ከሚባለው አንዱ ቁርአንም እንዳይነካ ለማለት ነው የመጣው ነው ጁምሁር ለማ ይሄን የተቀበሉት ጁምሁር ዑለማ ያለ ውዶ ቁርአን አይነካም የሚለው ነው የሄዱት አራቱ መዛቦች ከወሰዳችኋቸው ከዛም ውጭ ያሉ ዑለማዎች ጅምሁሩ እንደው አብዛኛው ብዙሃኑ ዑለማ ማለት ነው ውዱ የሌለው ሰው መንካት የለበትም ነው ስለዚህ ተህሪሙ መስል ሙስሐፊ بدون حائل لغير المتوضئ ውዱ የሌለው ሰው ያለ መጋረጃ ያለ ጓንት ቁርአኑን መንካት አይችልም መቅራት አይደለም በነገራችን ላይ መንካት ነው የተከለከለው አንድ አልወዚር ابن ሁበይራ የሚባሉ ታላቅ ዓሊም اجمعوا انه لا يجوز للمحدث مس المصحف بلا حائل مصحف ቁርአንን ያለ መጋረጃ ማለት ያለ ጓንት ነገር መንካት አይቻልም በሚለው ሐሳብ ላይ ተስማምተዋል ይላሉ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ በዚህ ላይ ያላቸው አቋም ይላሉ መዝሃቡ አልአኢመት الاربع የአራቱ መዝሃቦች ኢማሙ ማሊክ ማሊክያ ሐንበልያ ሻፊዕያ ሐነፊያ የሚባለው ማለት ነው እነሱ انه لا يمس المصحف الا طاهر طهارته እንጂ እንዳይነካ ነው የሚሉት الا طاهر لا متوضئ ብሎ ፈስራት ነው ቁርአንም ሐዲስ በሚያመለክተው እሱን ነው ቁርአንን ያለው ዶ መንካት አይቻልም በሚለው ነው وهذا قول الجمهور والمعروف عن الصحابه ከሷሃቦችም የሚታወቀው ጅምሁር ዑለማ የተቀበሉት ውዱ የሌለው ሰው ቁርአን መንካት የለበትም በሚለው ግንዛቤ ነው ይሉናል እሺ ይሄ ለትልልቆቹ ነው ያው አቅመ አዳም አቅመ ሔዋን ለደረሱት ነው ህፃኖችስ ልጆች ወንዶችም ሆኑ ሴቶች ቁርአን ያው ማሐፈዝ አለባቸው በልጅነታቸው ያለው ዷትን ካብንለው የሚሆን ነገር አይደለም የሶስት አመት የአራት አመት ልጅ ቁርአን ሊቀራ ይሰለፋል ቁርአን እንዳነካ እንበለው ለሱም حرام ይሆናል እንበል ምን እንበል የሚለውን ዑለማዎች ያነሳሉ ስለዚህ ሁለት ሐሳብ አለ አንደኛው አልመንዑ መከልከል አለባቸው ልጆችም ቢሆኑ اعتبارا بالكبار በታላላቅ ሰዎች ግምት በመስጠት ለነሱ ካልተፈቀደ ለልጆችም አይፈቀድም በሚለው አይቻልም የሚል ቀውል ነው ሁለተኛው ለዶሩራ ይፈቀዳል ነው አይፈቀድም ነበር ግን ለዶሩራ ይፈቀድላቸዋል ዶሩራው ምንድነው ቁርአንን ካልነኩ መሐፈዝ አይችሉም ደግሞ እንዲያሐፈዙ ካረግናቸው መቼ ሊቀሩ ነው ቁርአኑን ቁርአን ተረሳ ማለት ነው ስለዚህ ለዑዝር ለህፍዝ ስለሆነ ነው የሚጠቀሙት ይቻላል ነው ትልልቅ ሰዎች ግን በልጅነታቸው ሐፍዘዋል ኋላ ምክንያት የላቸውም ማለት ነው ልጆች ግን ምክንያት አላቸው فلو لم يمكن منه لم يحفظه ቁርአንን እንደፈለግ ንካው ካላል ነው ሊሐፍዝ አይችልም ስለዚህ ለዶራ ይፈቀዳል የሚል ሁለተኛው አባባል ኢንሳፍ የሚባል ኪታብ ላይ ሁለቱንም ሐሳብ ያስቀምጡና ላይ ጁዝ የሚለውን ያስቀምጣሉ በብዛት ማለት ነው ወላኪን እዚጋ አንድ ለዶሩራ የሚለውን ነገር ብንቀበለው ደግሞ የሚመስል ነገር ነው ልጆችን ቁርአን ጭራሽ አትንኩ ብሎ ማራቁ ጠቃሚ ሆኖ የሚታይ ነገር አይደለም ስለዚህ ይቅሩ የሚለውንም ያስቀምጣሉ አላየሃል ውዶ አላስቸገረን አሁን ከቁርአን መራቃችን ነው እንጂ ውዶ አለመኖሩ ብዙ አልጎዳንም ነበር አላየሃል ጧሂር የሚለውን ትርጓሜ ላይ ብዙ ብያቸው ያለውኝ አንደኛው እነመሽኩ ነጀስ የሚለው ሁለተኛው ድመቷ ላይ እነሃለት ቢነጀሲን ያስበክላችሁ ማለት ነው እንደዛ ወስደውታል ጧሂር ማለት ከነጃሳ ይጸዳል ማለት የሄዱበት አጋጣሚ አለ ሌላው ነብዩ አለይሂ ሰላቱ ወሰለም لا يحجزه شيء عن القران ليس الجنابه ቁርአን ከመቅራት የሚከለክላቸው ነገር የለም ነብያችንን ጀናባ ካልሆነ በቀር የሚላለና ስለዚህ ጧሂር ማለት ጀናባ የሆነ ያልሆነ ማለት ነው ኢላ ጧሂሩ ማለት ጀናባ ያልሆነ ማለት ነው ውዶ የሌለው ማለት አይደለም በማለትም ያሉ አሉ ምንድነው ቆዩ የሚል ነገር አለ ምንድነው አይሰማም طيب ሌላው ጧሂር ማለት ኢለም خلاف ሊያመጣ የቻለበት ምክንያት ትልቁ ነገር ላይ መስሁ ለሙጠሃሩን የሚለው የቁርአን መልእክት ሙጠሃሩን በኑ አደም ናቸው አይደለም መላእክቶች ናቸው የሚለው ግንዛቤና ጭቅጭቅ ነው እንዲለያዩ ያደረጋቸው ሙጠሃሩ ማዝ ቦታ ላይ በኒ አደም ናቸው የሚል ትርጓሜ ሰጥተዋል አንዳንዶቹ ሌሎቹ ደግሞ የለም ለሙጠሃሩን ማለት ኢለል መላእክት ማለት ነው ليس في الايه دليل على اشتراط هذه الطهاره لمس المصحف ወደ ቁርአን ስንገባ ደግሞ ሙስሐፍን ያለውዶ መንካት የለበትም ለሚለው አያስከረን በዛ አካሄድ ከሄርን በመላእክት ከተረጎም ነው የሚሉ በርካቶች ናቸው ግን ያም ማለ ቁርአን ያለውን ክብር በደንብ ያሳያል አሉ ቁርአን ያለውን ክብር ያሳያል ቁርአንን ማክበር አለብን ማላቅ አለብን ነጃሳ ሰው እንዳይነካው ብለን ተረጎምነውም ውዱ የሌለው ሰው እንዳይነካው ብለን ተረጎምነው ሁለቱም ለቁርአን ክብር መሰጠት እንዳለበት ነው የሚያሳየው ጀናባማ ሆኖ ራሱ ወደፊት ይመጣል ነብያችን መሐመድ ሰለላም አይነኩም ነበር የሚል ሐዲስ ስለሚመጣ ግልጽ ነው ስለዚህ ወይ ውዱ የሌለው ማለት ነው ወይም ደግሞ ነጃሳ ያልነካው ማለት ነው መሆን ያለበት ነው ቀጥሎ ወደፊት ሰባ ሁለተኛው ሐዲስ عن عائشة رضي الله عنها آه، رضي الله آه، وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يذكر الله على كل أحيانه رواه مسلم وعلقه وعلقه البخاري طيب وعن عائشه ام المؤمنين ያማኞች እናት በመባል ከሚታወቁት ከአይሻ ተዘገበ ረዲየላሁ عنها ስራዋን አላህ ይወደድላትና አንها قالت እርሷ አለች ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ يذكرullah አላህን ያወሱና ያስታውሱ ነበረ አኩል احيانه በማንኛውም ሰዓት አለች በማንኛውም ሰዓት ያስታውሱ ነበረ ስለዚህ ውዶ ኑሯቸውም ውዶ ሳይኖራቸውም ካን يذكره ማለት ነው አላህን ያስታውሱ ነበረ ማለት ያለው ዶም ዚክር ይደረጋል ማለት ነው አይደለ ሌላ አንድ ሐዲስ አለ አቡ ዳውድ ላይ የተዘገበ ሐዲስ ማስታውሰው ምን ይላል ነብዩ አለይሂ ሰላቱ ወሰለም አንድ ሰው አሰላሙ አለይኩም አላቸው አሰላሙ አለይኩም ስላቸው ወአለይኩም ሰላም ሳይሉ ዝም አሉ ቶሎ ብለው ተየሙም አደረጉና ወአለይኩም ሰላም ወራህመቱላህ ብለው መለሱ ይላል ከዛም በኋላ እንደው ምን አሉት ይላል ما منعني من ان ارد عليك السلام الا اني لست على طهاره ያለው ዶ መሆኔ ነው ከሎ በየሰላምታ ያልመለስኩልህ እንጂ ሌላ ነገር አይደለም አሉት ይላል አንደኛ አሰላሙ አለይኩም ያላቸው ሌላ ዚክር እኮ አይደለም አሰላሙ ወላህ ሰላም ያላህ ስም ነው አይደለ ስለዚህ ያላህ ስም ከተነሳ ዝሮ ዝሮ ዚክር ነው ያን እኮ ያለውዶ ዚክር ለማድረግ አልፈለጉም ማለት ነው ስለዚህ ቁርአን ያለውዶ ይቀራ ማለት ቁርአን ያለ ውዶ ማለት አንደኛ ይከብዳል እንደገና እዚህ ጋር ደግሞ يذكرullah على كل احيانه ሲል በማንኛውም ሰዓት ይዘክሩ ነበር ማለት سواء كان متوضئا وغير متوضئ ውዶ ቢያደርጉ ባደርጉ የሚያሳየው ይሄ ሐዲሱ ስለዚህ ምን አሉ ዑለሞች በተቀሉ يذكرullah على كل احيانه እዚህ ጋር ኩል የሚለው ቃል እንዲያገባቡ እንደቀሬ ነው እንደ አገላለጹና እንደ ቦታው ይሰጣል ትርጉም ኩል እዚህ ቦታ ላይ بمعنى معظم ማለት ነው في على كل احيان ማለት على معظم احيانه አብዛሃኝ ጊዜ አብዛሃኝ ዚክር ከማድረግ ወደ ኋላ አይሉም ውዶ ባይኖራቸውም ማለት ነው አብዛሃኝ ያኛው ለትምህርት ሊሆን ይችላል ሰላምታን በተይሙም መመለሳቸው ሰውን አውለውያ ለማስተማር በላጩ ይሄ ነው ብሎ ለማስተማር ሊሆን ይችላል እንጂ ያለው መዝከር አይበቃም ለማለት አይደለም አንድ ሁለተኛ አላ ኩል ያህያን ያላ ሙዕዘም ያህያን ያልንበት ያው መቼም ታውቃላችሁ በወንዶችና በሴቶች መካከል የሚደረግ ነገር አለ ሰገራ ቤት የሚገባበት ሰዓት አለ ብዙ ነገሮች አሉ ዚክር መስገድ ማንችልባቸው ቦታዎች ማለት ነው በዛ ሁሉ ያደርጋሉ ማለት አይደለም ያን ሁሉ አያካትትም ማለት ነው ስለዚህ ለምሳሌ የኢትዮጵያ ህዝቦች በአጠቃላይ ጤፍ ነው የሚበሉት እንበል ትክክል ነው ሁሉም ጤፍ ይበላል ማይበላ የለም ሁሉም ዳቦ ይበላል ቢባል ዳቦ ማይበላ አለ ያለ ምለ ጤፍ እንጀራ ጭራሽ ቀምሶ ማያውቅ ኖር ይችላል ነገር ግን አብዛኝ የምናቀው ወስደን ሁሉም ይሄን የሚያደርገው ይሄ ነገር እንዴት ማን ይሰማዋል ሲባል ምን አለ እንላለን ሁሉም ሰምቶታል እንጂ ምን ያሰማዋል እንላለን ግን ያሰማ ይኖራል በእርግጠኝነት ግን ምን ማለት የተፈለገው አብዛኙ ሰው ሰምቷል ለማለት ነው ዛቦታ ቦታ ላይ ስለዚህ አሁንም يذكرullah ala kulli ahyanih ማለትችው አብዛኙን ጊዜ ውዱ አይጠብቁም ወይም ደግሞ ይሄ ሳደርግ አይሉም አብዛኙን ሰዓት በዝክር ነው የሚያሳልፉት ለማለት ነው ልገልጽ የፈለገችው ብለዋል አላህም በቁርአን ምንድነው የሚለው الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والارض እነዚያ ናቸው ቆመውም ተቀምጠውም ተጋድመውም አላህን የሚያሳውሱ በሰማያትና በምድር የፈጠራቸው ፍጥረታቶች በማየት የሚያስተውሉ እያለ ሲጠቅስ يذكرون الله ቂያማ ወቆለ ወአላ ጁኑብ ምኝታን የሚያሳያል ማለት ነው ታኝተው ሲነሱም ምን ሲሉም ዝክር የሚዘክሩ አዎ ከእንቅልፍ ስንነቃም ምንዘክረው ዝክር አለ አይደል እንዴ ያ ሁሉ ያለው ሊባል ይችላል ነው አላየሃል ዚክር ውዱ አያስፈልገውም ሸርጥ አይደለም ለማለት ነው በውዱ የሆነው ይበልጣል በነገራችን ላይ በውዱ ያለው ዚክርና ያለ ውዱ የሚደረገው ዚክር እኩል ነው ማለት አይደለም ነገር ግን ያለ ውዱ ዚክር ቢደረግ እንደ ሶላቱ አይበቃም አይባልም ለማለት ነው ቀጥሉ بسم الله الرحمن الرحيم والصلاة والسلام على نبينا محمد صلى الله عليه وسلم وعن أنس رضي الله عنه أن النبي صلى الله عليه وسلم احتجم وصلى ولم يتوضأ أخرجه الدار قطني ولينه አነስ ኢብኑ ማሊክ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን አድርገዋል ይሉናል ምንድነው አነ ነብዩ ተጀመ ነብዩ አለይሂ ሰላቱ ወሰላም ታግመዋል ዋግም ታቃላችሁ ዋግም ተህቲጃም احتجمه ታገመ ማለት ተጀመ ማለት ታግመዋል ሲታገሙ ደም ይፈሰል አይፈስም በእኛ ሀገር በብርጭቆ የሚያነሱታል ሰውንታቸውን በብርጭቆ አንስተው ደም ገም የሚፈስ ነገር የለም ዋግምቱም ተያንንም ነገ ግን በዋናነት ወግም ሲባል ደም የሚፈስበት ዋግም ነው እኛ ስለዚህ احتجم ታግመዋል ከታገሙ በኋላ ወሰላ ሰግደዋል ወለም የተወض ከታገሙ በኋላ ውዱ አላደረጉም በፊት ግን ውዱ ነበራቸው ከታገሙ በኋላ ውዱ ሳያደርጉ ሰግደዋል ምን ማለት ነው ከዛ ሀዲስ ምንገነዘበው መታገም ውዶ እ ይጨምራል ነው ያጠፋል አያጠፋም ዋግምት መታገም ደም እንኳ ቢፈስ በሁለት ቀዳ ከሁለት ቀዳዳ ውጭ በሆነ ነገር ስለሆነ የፈሰሰው ማخرج من احد السبيلين ውዱእ የሚያጠፋው ይሄ ግን ከዛ ውጭ ስለሆነ የሚፈሰው ውዶ አይበላሽም አይጠፋም ማለታቸው ነው በዋግምት እንኳ ቢወጣ ደሙ اخرج رقطني ولينه حادثون ዳረቁናቸው የዘገቡት ወለየነሁ ማለት بمعنى ضعفه ማለት ነው ደከም አድርገውታል ማለት ነው ابن حجرም የብሉጉ ባለቤት ሰነዱ ላይ ሳሊህ ابن ሙቃትል የሚባል ሰው አለበት እሱ ደግሞ ዘገባው ድክመት እንዳለበት ይነገራል ብለዋል طيب ጥሬ ቃሉ ቀላል ነው ሐዲሱ احتجم ማለት ሚህጀም ማገሚያው የሚያገሙባት እቃ ሚህጀም ትባላለች በሷ ደምን ማፍሰስ ማለት ነው ከሚታገመው ሰው በሚህጀማ በማገሚያዋ ስቦ ደም ማውጣት ማለት ነው ስለዚህ ህጃማ ውዱ ያጠፋም ከታገሙ በኋላ ውዱ ቢያረጉ ማን ነው ቢሰግዱ ይቻላል የፊት ውዱ ካለው ሰውየው ይሄ አጠፋበትምና ማለት ነው ሐዲሱ ደካማ ሆነ ምን እናድርገው እሺ ይልከም ችግር የለውም መታገሙ ዱ ያጠፋል የሚል ሰሂህ ሐዲስ እስካልመጣ ድረሰ ነገሮቹ በነበሩበት ይቀራሉ ይቀጥላሉ ነው ውዶ አድርገን ውዶአችን አለመጥፋቱ ዋናው መሰረቱ ነው ጠፋም ይችላልና ውዶ መልስ ማን ይከወጣ መዲ ወዲ ከወጣ ከወጣባችሁ ውዱ አድርጉ እንደገና በሰገራ ከወጣ ውዱ አድርጉ የሚለው ማስረጃ ሲመጣ ያ ማስረጃ የመጣበት ነገር ይሄ አፈርሳል ይሄ አፈርሳል ይያል እንሄዳለን አሁን ግን ይሄ አያፈርስም የሚል ያገኘ ነው አፍረሱ ጥንታዊ መሆንም ያለበት አሱም እሱ ነው ውዶ አይበላሽም ውዶ የሚያበላሽ ነገር እስካልመጣ ድረስ ይሄ ያበላሻል እስካልተባለ ድረስ ነው አስሉማ ነው ስለዚህ ሶሂህ የሆነ ሐዲስ ዋግምቱ ዱያጠር የሚል እስካልመጣ ድረስ የዚህን ሐዲስ ሐዲስ ضعيفም ቢሆን አስሉ መሰረቱ ውዱ በውዶነቱ ይቀጥላል ይሄ ነገር ያስፈረሳል የሚል ነገር እስካልመጣ ድረስ በሚለው ህግ እንፈጽማለን ነው የሚሉት امام احمد ان النجس الخارج من غير سبيلين ደም እንግዲህ በጅምሁር ዑለማ ነጃሳን ይላሉ ግን ነጃሳ ነገር በሁለት ቀዳዳ ማለት ያው በሽንትና በሰገራ መውጫ ካልወጣ ውዱ ያጠፋም የሚል እንትን አላቸው በብዛት ሚገር ሰብል ወጥቶ በብዛት ከወጣ በሚያስጠላ መልኩ ውዱ ያጠፋል በቀላሉ ከሆነ አያጠፋም የሚል ኢማም መሐመድ መዝሐብ ያላቸው طيب ብዛት ያጠፋል ብዛት ከሌለው አያጠፋም ነበር ኢማሙና ኢማሙ ሻፊዒና እንዲሁ ጓደኞቻቸው ሂጃማ ዋግም ተጠቅሞ ሰውየው ውዶ ማድረግ አይጠበቅበትም ነጃሳ ነገርም ከሁለት ብልት ውጭ ባለ ከወጣ እንደዛው ይላሉ ማለት ነው ስለዚህ ሼኹል እስላም ተሚያም ውዶን ያጠፋል ዋግም የሚነገስ ካልመጣ ድረሳ ቀጥታ አያጠፋም የሚለው ነው የምንወስደው አልአስሉ በቃው ጧሃረቲ حتى ياتي ما يرفع هذا الاصل ነው የሚሉት طيب አሁን ወደዚህም ካሉ ዑለሞች እነ ሼክ ሰዓድ እነ ሼክ አብዱራህማን السعدي በመባል የሚታወቁትም ይሄን ነው የሚደግፉት ማለት ነው ያው ባለፈው ሩዓፍ ቀይ ቀለስ የሚል አሳልፈናል አይዶ ኢፋዲስ እሱ ነበር ወዱ ያጠፋል የሚል ነገር የመጣው ያ ደግሞ ሚማ يخرج من البدن من غير السبيل ناقض الوضوء የሚል ነገር ነበር ደካማ ነው ሐዲሱ ተርጅ ስናደርግ ደግሞ አስሉን የሚደግፈው ነው ይዘን ሄደውና በጥቅሉ መታገም ወዱ ያጠፋም የሚለውን ነው ደግፈው የሚሄዱት ለኛም ደስ ይለናል እንደገና ዋግምት በነገራችን ላይ ዱዓ እንትን ደዋ ነው መድሃኒት ነው ዋግምት መድሃኒት ነው መድሃኒትነቱ ነብዩ አለይሂ ሰላቱ ወሰለም ገልጸዋል አንኛ ታግመዋል ነው ሌላው አብዱላህ ኢብኑ አባስ ነብዩ አለይሂ ሰላቱ ወሰለም አሽፋው في ثلاثه ብለዋል ይላሉ አሽፋው في ثلاث መድሃኒትነት የሚገኘው ፈውስ የሚገኘው በሶስት ነገር ላይ ፈውስ አለ ብለዋል ከዛ አንድ ምን አሉ ሸርበቱ አሰል ማር መጠጣት የማር መጠጥ ወሸ ሌላው ደግሞ ዋግምት ሌላው ደግሞ መተኮስ የሚባል ነገር አለ ብረት አግሎ ወይ የሆነ ነገር መተኮስ የሚል ነገር አላቸው ወይ ባገኝ ምናምን ሲይዛቸው በመተኮስ የሚድኑ ሰዎች አሉ እነዚህ ሶስት ነገሮች መሪያነት አላቸው በማለት ተናግረዋል ነው ዋግምት ያው የሚጠቀሙት በጣም ሙቀት የሚሰማው ሰው ከሆነ ሙቀቱን ለመቀነስ ወስቶ ያለውን ደም ማውጣት استفراغ ለልማዳ ነው ይላሉ እሱ ሲጠፋ መቀዝቀዝ ይመጣል እና በዋግምት መታከም እንደውም ወደ ሙስተሐብነት ያዘቁታል ማለት ነው ጥሩ ነው ይላሉ ማንኛውም በሽታ መድሃኒት አለው ያወቀው አውቆታል ያላወቀውም አላወቀውም እንጂ ያ መድኃኒት የተፈጠረለት ነገር በሽታው ትክክለኛ በሽታ ሲያገኘው በአላህ ፈቃድ እንዲድን ይሆናል ብለዋል በራአ باذن الله فاذا اصيب بداء بدواء الداء برا باذن الله ትክክለኛ የበሽታውን መድኃኒት የበሽታውን የሚመታ መድኃኒት ሲገኝ በአላህ ፍቃድ እንደሚድንም ተነግሯል طيب የሚቀጥለውን ሐዲስ ቅሩና እናቆማለን بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن معاوية رضي الله عنه قال قال رسول الله صلى الله عليه وسلم العين وكاء وكاء السهي فإذا نامت العينان استطلق الوكاء رواه أحمد والطبراني وزاد ومن نام فليتوضأ وهذه الزيادة في هذه الحديث عند أبي داود من حديث علي دون قوله استطلق الوكاء استطلق الوكاء وفي وفي كلا الإسنادين ضعف تكتب كويس يا آه، ماشي ولأبي داود أيضا عن ابن عباس مرفوعا إنما الوضوء على من نام مضطجعا وفي إسناده ضعف أيضا طيب حديث كمعاوية نتذكبه معاوية أبي سفيان يا أبو سفيان ልጅ ሆነው ሙአዊያ ሻም ላይ ኸሊፋ ሆኖ የነበረው ማለት ነው እሺ ስራውን አላህ ወደለህና ምን አለ قال رسول الله صلى الله عليه وسلم يا الله መልከኛ ብለዋል ነው የሚለው ምን ብለዋል አልዓይኑ አይን ማለት ዊካኡሂ ሰህ ማለት ምንድነው ዱቡር ማለት ነው ዱቡር ማለት ምንድነው መቀመጫ ማለት ነው መቀመጫ ስንል ያው ታውቃላችሁ ምን ማለት እንደምንፈልግ طيب የታችኛው የንፋስ መውጫ ዚብ ነው አይን ማለት ኪሳችን እቃ የሚጥለው ዝቡ ሲዘበብ ነው ወይስ ሲፈታ ነው አይን አሁን አይን ኖርማል ሆኖ ስራውን እየሰራ ካለ ኪሳችን በዚህ ብላይ እንደተዘጋ ማለት ነው የሚያሰጋ ነገር የለም ማለት ነው አይን ከተኛ ግን ስራውን አቁሟል ማለት ነው ስራውን በሚያቆም ሰዓት ታችን ያው ቁልፉ ተፈታ ማለት ነው طيب ስለዚህ አልዓይኑ አይን ማለት ዊካኡ ሰሂ የ ምን ይልታርገው መከበረኝ እኮ የንፋስ መውጫው የታችኛው ማለት ነው የሱ ዚብ ነው ዊካማ ዚብ ማለት ነው فاذا نامت العينان አይኖች በሚተኙ ሰዓት አይኖች በሚተኙ ሰዓት እንቅልፍ በሚይዛቸው ሰዓት ማለት ነው استطلق ዊካኡ ዚቡ ይለቃል ማለት ነው استطلق መልቀቅ አልዊካኡ ዚቡ መሸምቀቂያው ወይም መዘርበጋው ግን እንደምትፈልጉ አማርኛ ተቀምጥ رواه احمد والطبراني ኢማሙ አህመድና ጦበራኒ ዘግበውታል አለና ወዛደ አለ ጨምሯል ማን ነው የጨምረው የሚነግረኝ ማን ነው رواه احمد አለ አህመድ ዘግበዋል ወጠበራኒ ጠበራን ዘግበዋል አለና ወዛደ አለ ጠበራኒ አህመድስ ቢሆን በመናቀዋለን አህመድስ ቢሆን ወዛደ ማለት ጨመረ ማለት ነው ማን ባይሆን ሁለቱም እንዲያልጨመሩ ያሳያል አንድ መሆኑን ሁለት ሆኖ ቢሆን ወዛዳ ነበር የሚለው ግን ወዛደን ያለው ጨምሮ ዘግቧል ምን የሚለውን ወመናመ ፈለተወዱ ስለዚህ የተኛ ሰው ደግሞ ውዱእ ያድርግ የሚል ጨምረዋል አለ እንዲህ ያለ ተውላጣ ስም ሲመጣ ወይም ዶይምር ሲመጣ እሱ እሷ ምናምን የሚነገር ሲመጣ ወደ ቅርብ ነው የሚመለሰው ህጉ ይሄ ነው አህመድም ለጦበራኒ መመለስ ይቻል ነበረ ግን የሚቀርበው ለማን ነው ወዛድ ለሚለው ቃል አህመድ ናቸው የሚቀርቡ ጦበራኒ የሚለው ቃል ነው የሚቀርበው ኧረ ሚላላ ሁሉ አሁን ጠበራኒ ናቸው የሚቀርቡት ረዋሁ አህመድ ብሎ ወጠበራኒ ብሎ ነው ወዛደ ያለው ስለዚህ ጠበራኒ ናቸው የሚቀርቡት ወደ ቅርብ ነው የምንመልሰው ወዛደ ጠበራኒዩ ማለት ነው ወደ አህመድ ያመለሰው ወመና መተኛ ሰው የሚለውን ጨምረዋል ፈለ ተወዱ ውዱ ያድርግ وهذه الزياده አሉ እቺ ጭማሬዋ في هذا الحديث الزي حديث ላይ እንደ አቢ ዳውድ አቡ ዳውድ ጋም ትገኛለች ባይሆን ከሙአውያ ሐዲስ አይደል አሁን ያዘ የሙአውያን ሐዲስ ነው ከየት ነው አደም ተገኘው አቡ ዳውድ ላይ ምን ሐዲስ ያለይ ከአልይ ሐዲስ ላይ ነው ከሙአውያ ሳይሆን አልይ የዘገቡት የሞላ ሐዲስ አለ ተመሳሳይ ማለት ነው እዛ ላይ ሲዘግብ አቡ ዳውድ ወመናመ ፈለተወዶ የምትለውን ጨምሯታል እሱም ማለት ነው አቡ ዳውድም እንደ ጦበራኒ ባይሆን ዱነ ቀውሊሂ ያስቀረው ማለት ነው ዱነ ቀውሊሂ የሚለው ሲቀር ይስተጥለቀል ዊካኡ فاذا نامت العينان ካለ በኋላ እስተጥለቀል ወካው የሚለውን አልዘገበም እሱን ሳይዘግብ ነው አቡ ዳውድ ሄደው ይላል ነው በዛ ማለ በዚህ ማለ ወፊክል ስናደኒ በሁለቱም ሰነዶች ላይ ضعفን ድክመት ይታያል ሐዲሱ ላይ ድክመት አለ ሁለቱም ሰነድ ላይ ያለ ነው طيب ولي ابي داوود አሁንም አቡ ዳውድ አይዶማስ በድጋሚ ማለት ነው አን ኢብኑ አባስ ከአብዱላህ ኢብኑ አባስ በመጥቀስ ረዲየላሁ ዐንሁማ መርፉዓን መርፉዕ ከተባለ ነብያችን ጋር ደረሰ ሲሆን ዘገበው ማን ነው እሳቸው ላይ ያጠረ ሳይሆን ነብያችን አለ ብለው ማለት ነው ወይም ነብያችን ሰሩ ብለው ወይ ነብያችን አይቻለሁ ብሎ ተናገሩት ነገር መርፎ ይባላል انما الوضوء የሚገደደው እኮ አላመናመ በተኛ ሰው ላይ ነው ሙድጃን ማለት ተጋድሞ ሙድጃን ተጋድሞ ለተኛ ሰው ነው እንጂ በመቀመጫው ቁጭ ብሎ ላለው ሰው አይደለም የሚል አቡ ዳውድ ኢብኑ አባስን ጠቅሰው ሐዲስ አስቀምጠው ዘግበዋል ወፊ እስናዲህ ضعف ይሄም ሐዲስ ቢሆን ዲክመት አለበት እንደዚሁ ስለዚህ ምን እናደርገው የአልይን ሐዲስ አልሙንዚሪ ኢብኑ ሰላህ ኢማሙ ነወዊ ሐሰን ነው ጥሩ ነው ብለውታል طيب ሐዲሱ አሊ ሐሰን ነው የሙአዊያ ሐዲስ ግን አህመድ ጠበራኒ ዘግበውታል ዳረቁን ዘግበውታል ሰነድ ላይ በቂያ የሚባል ሰው አለበት እሱ ደግሞ ደካማ ነው ተብሏል አንዳንድ ሙሐዲሶች በጽሁፍ ነው የሚዘግቡት ይጽፉ ይጽፉ ይጽፉና kitab ያከማቻሉ ከከለ ከከለ ከከለ ይያሉ አጋጣሚ ሆኖ ቤታቸው ይቃጠልባቸዋል ቤት ሲቃጠል ያ ኪታባቸው ይቃጠልባቸዋል አንዳንዶች ደግሞ ቤት ይሰረቅባቸዋል ሲሰረቅ ኪታባቸው ይዘረቅባቸዋል አብሮ ከዛ በኋላ የሚያወሩት ሐዲስ ይዛባል በጭንቅላታቸው ሁሉ ማልሸመዱት ጽሁፍ ጋር ያገናዘቡ ነበር ስለዚህ በዛ ምክንያት ይሄም ሰውዬ ቤቱ ተሰርቆበት ሐዲሱ ከዛ በኋላ ውርቅ እየሆነ መጥቷል ነው የሚለው ያ አለህም ማለኛ አሁን ደስ የሚለው ነገር ምን አለ የሁሉንም ሐዲስ ሰነድ ጨምቀው ጨምቀው ጨምቀው መጨረሻ ላይ የሐዲሱን ውጤት ቁጭ ያደርጉልናል ስለዚህ ይሄን ሐዲስ አሁን ሐዲሱ አሊ ሐሰን ነው ብሎ ነው ያ የአሊ ሐሰን ሐዲስ ጥሩ ሐዲስ ነው በሚል ሄደዋል የሙአውያን ቢጥሉትም ነው መስኑ ላይ ግን ሁለቱም ውድቅ እንደሆነ በነገረ ሌሎች ግን አይተው ሁሉንም የአልይን ሀዲስ አመስግነው ሄደዋል እሱም የዘመናውን ያው እንቀበላለን ዊካ ማለት ዋዊቱን በከስራ ምን ነበር ወካ ውካ አይደለም ዊካ ዊ እንግዲህ እንደዚህ በሚዘበብ ካለ ተዘበበ ወይም ደግሞ የከረጢት ወይም አቅማዳ ይድሮ እንግዲህ ወይም ኩንታል ልበላችሁ አፉ የሚታሸግበት የሚታሰርበት ነገር ወካ ይባላል ማሰሪያ ሊሆን ይችላል ግድ ዝብ ብቻ አይደለም ማሰሪያ ዕቃ እንዳይፈስ ማሰር ዝቡን መገርገግ ሁለቱም አንድ ናቸው ትርጉማቸው ዝሮ ዝሮ እቃ እንዳይወርቅ ያደርጋሉ ማለት ነው ወካ ማለት ማሰሪያ ማለት ነው ኪሶች ወይም ደግሞ ቀርበታ የሚባል የድሮ እቃዎች አሉ ያው እንደግማድ ያለ ማለት ነው ጫፉ የሚያስሩበት እሱ የሚታሰርበት ነው ሰህ ማለት ሐለቀቱ ድቡር ነው ሰህ ማለት የመቀመጫችን ዋናዋ ቀዳዳዋ ማለት ነው አስሉ ሰህ የሚለው ሰተሁን ነበር ይላል ሰተሁን ታይቱን ጣሏት ከዛ በኋላ ሰህ ሆነ ሰሁን ሰሂን ሆነ ማለት ነው በጥቅሉ መንቃት ከታች ቀዳዳው እንዳይለቅ ያደርጋል መተኛት ያው የተኛ ሰው እንደምታውቁት ሰው አለ ትልቅ ሰው አለ ትልቅ ሰው አለ ብሎ አያፍርም አይደል ከመጣው መልቀቅ ነው የሚያቀው ነገር ግንዛቤው ጠፍቷል استطلق የሚለው ቃል ጧሉቀ ያጥሉቁ ጦላቀን ሚንባቢ ከሩማ ያው ጦላቅ የሚለው ፍች አለ ጦላቅ ፍች ማለት ነው ሲለቀታይ ሚስቱን አንድ ሰው አስሮ ያዛት ሚስቱን አልፈልግሽም ሂጅ ብሎ ሲለቃት ጦላቅ ተባለ አሁንም እዚህ ጋር ሰጥለቀ ማለት ያው ቋጥሮ ይዝ የነበረው ወቃ መቋጠሩ ሲለቅ እሰጥለቀል ዊካኡ ያለው ለዚህ ነው ማሰራው ለቀቀት ነው እንግልፍ እንግዲህ አይም ሲተኛ ማሰላው ለቀቀ ማለት ነው አንድ ቃ የዛን ጊዜ ፈሰሰ ማለት ነው አሁንም ውዶ ይፈሳል ማለት ነው ዝሮ ዝሮ ንፋስ ከወጣው በጥቅሉ የተፈለገው ምንድነው ድምጽ ይኖረውም ድምጽ የማይኑረውም ከሆዱ በታች በኩል በመቀመጫው በኩል ንፋስ ከወጣ ውዶ ይበላሻል ነው በጥቅሉ የምንወስደው እንቅልፍ እንቅልፍነቱ ሳይሆን የሚያጠፋው በሚተኛ ሰዓት ንፋስ ሊወጣው ይችላል የሚለው ግምቱ ነው መዘነቱል ሐዲስ መሆኑ ነው ስለዚህ ብዙን ጊዜ ቁጭ ካለ ላይወጣው ይችላል ነው ከተጋደመ ግን አለቀ ጫወተው ሌላው እንግዲህ ብዙ ተጋለ እንቅልፍ እንቅልፍን ጉዳይ ተመራማሮችም ብዙ ብለዋል አላያል ይሄን ለነሱ ተዋለ ባለሙያዎች ዙሮ ዙሮ ንፋስ መውጣት ውዱ ያጠፋል ሰው ሲተኛ ደግሞ በአብዛኝ ይፈሰው ይወጣዋል ተብሎ የሚገመት በሳ በመሆኑ ውዶ እንደሚበላሽ ነው ኢንሻአላህ በሚቀጥለው በዛው በሰዓታችን ነው የምንቀጥለው ዛሬ አጋጣሚ ወጣ ብዬ ተመለሱ ነው ያመሸሁባችሁ ጀዛኩሙላሁ ኸይራ ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላህ አንድ ሀዲስ ነች የቀረችው የምን ሀዲስ? هذا اول حاجه درسوا مالك ايش بعد ترى يقراش <coughs> بسم الله وعن وعن ابن عباس رضي الله عنهما ان رسول الله صلى الله عليه وسلم قال: ياتي احدكم الشيطان في صلاته فينفخ في مقعدته فيخيل اليه انه احدث ولم يحدث فإذا وجد ذلك فلا ينصرف حتى يسمع صوتا أو يجد ريحا أخرجه البزار وأصله في الصحيحين من حديث عبد الله بن زيد ولمسلم عن أبي هريرة رضي الله عنه نحوه وللحاكم عن أبي سعيد مرفوعا إذا جاء أحدكم الشيطان فقال إنك أحدثت فليقل كذبت وأخرجه ابن حبان كذلك بلفظ فليقل في نفسه طيب وعن ابن عباس رضي الله عنهما ለሁለቱም ስራቸውን አለሁላቸው ምን ነው ለአባት ለልጅም أن رسول الله صلى الله عليه وسلم يا الله መልእክተኛ قال የሚቀጥለውን ብለዋል ياتي احدكم الشيطان في صلاته ሶላት እየሰገዳችሁ አንዳችሁን ሰይጣን ይመጣባችኋል ይደርስባችኋል ياتي احدكم አንዳችሁን ጋር ይመጣል ማን አሸይጣኑ ሰይጤ ዳቢሎስ ኢብሊስ ሸይጣን የሚለው አንድ ዘር ናቸው في صلاته ሶላት ውስጥ እያለ ይመጣበታል የሚመጣው ጥሩ አገስገደው አሳምረው አላህን ፍራ ሊል አይደለም فينفخ في مقعدته በደንብ ስሙት ይመጣና እፍ ይልበታል ታችን መቀመጫው አካባቢ ማለት ነው ለምን እሱ መቶ ሲተነፍስብን ከውስጣችን የወጣ ትንፋሽ መስሎን ሶላታችንን ሰብረን እንድንወጣለት ማለት ነው አያችሁት ሰው ውዶ ተፋ ውዶ የተበላሸ መስሎት እንዳይወጣ እስከሚያረጋግጥ ድረስ የሚል ሐዲስ ባለፈው ቀርተን ነበረ። አሁን የዛን ተቃራኒ እየነገረ ነው ያ ነገር እንዳይከሰት ወይም የሚከሰትበት ምክንያቱ ይሄ ነው ማለት ነው ሰይጣን እያንዳንዳችሁ ይመጣና ሶላት ውስጥ እያላችሁ መቀመጫችሁ አካባቢ ተነፍስባችኋል ያን ጊዜ ፈይኸየሉ ኢለሂ የተተነፈሰበት ሰው ወድሚሁን ሴት ይመሰልበታል ይኸየሉ ኢለሂ ማለት ይቀረጽበታል ይመሰልበታል ማለት ነው ምን አንሁ አህደሰ አይ ወዘ ተፍተላለቀልኝ ብሎ እስከሚ እስከሚቀረጽበት ድረስ ያሳምነዋል ማለት ነው والحقيقه حقيقه ግን ለም يحدث ወለም يحدث ማለት ውዱ ያልፈታ ሆኖ እያለ ውዱ ያልተበላሸ ሆኖ እያለ እሱ ፍብሎ ራሱ ፈስተሃል ይልሃል ይሄን ነገር ሲያጋጥማችሁ ምንድነው የምትወስ እርምጃ ምን ሊሆን ይገባል فاذا وجد ذلك ይሄን ነገር ሲያጋጥመው አንድ ሰው ወይም ሲያጋጥማት فلا ينصرف ወደ ኋላ እንዳያፈርግ እንዳይሄድ ከሶላት እንዳይወጣ ማለት فلا يخرج من الصلاه ማለት ነው فلا ينصرف ማለት حتى يسمع صوتا አንድ ድምጹን እስከሚሰማ ከራሱ ከሆዱ መውጣቱን አው የጅደ ሪሃን ወይም ጠረን እስከሚያገኝ የሰይጣን እኮ የሚሸት ነገር የለውም ንፋስ ብቻ እፍ የሚልብን የሰው የኛችን ከሆነ ግን ጠረን ያመጣል ስለዚህ hatta يسمع صوتا او يجد ريحا ወይም ድምጹን ወይም ሽታውን እስከሚያገኝ ድረስ እንዳይወጣ ይሄ ማለት ምን ማለት ነው hatta يتاكد ويتيقن ማለት ነው እርግጠኛ እስካልሆነች እርግጠኛ እስካልሆነ ድረስ ሶላቱን ሰብሮ እንዳይወጣ ማንም ሰው ወደ ተበላሻ ብሎ ስለዚህ ምን ማድረግ አለበት ማረጋገጥ እውነት ወጥቶኛል ወይስ የሚለውን ተሎ ብሎ መገናዘብ አለበት ይሄ ነው የሐዲሱ መልእክት የሚቀጥለው ግን ትንሽ የሚያብራራው ደግሞ የሚጨምረው አለ በዛር ዘግበውታል አخرجه በዛር ማለት ኢማሙ በዛር ዘግበውታል ማለት ነው واصله ማለት ومعنى هذا الحديث ማለት ነው የዚህ አሁን የቀራነው ሐዲስ ፍሬ ሐሳቡ واصله ካለ መሰረቱ ፍሬ ሐሳቡ في الصحيحين بخاري مسلم ይገኛል ባይሆን ከብኑ አባስ አይደለም من حديث عبد الله بن زيد نايش حتى ሰሃቦቹ ዘጋይቦቹ ከተቀያየሩ አብሮ ምን ነገር አለበት አብዱላህ ኢብኑ አባስ ሰሃባ ናቸው አብዱላህ ኢብኑ ዘይድ ሰሃባ ነው ስለዚህ ሰሃባ የዘገበው ሁሉም ተቀባይ ስላለው ምን አስፈለገ ማለት የሚባል ነገር የለም ቡኻሪ ሙስሊም ይገኛል ይህ ሐዲስ ባይሆን ከአብዱላህ ኢብኑ ዘይድ በመጥቀስ ነው ወሊ ሙስሊም ኢማም ሙስሊም ደግሞ እንደገና በሌላ በኩል ደግሞ አን አቢ ሁረይራ ከአቡ ሁረይራ ይዘግቡታል ይሄን ሐዲስ ረዲየላሁ ዐንሁ ነህውሁ አለ ምሳሌው ማለት ነው ወሊ ሙስሊምን ከኢማም ሙስሊም አን አቢ ሁረይራ ከአቡ ሁረይራ ተዘግቦ ረዲየላሁ ዐንሁ ነህውሁ ማለት የዚህ ሐዲስ መሰል አለ ማለት ነው ነህዋሁ ብሏችሁ ከሆነ ክታባችሁ ምናልባት ረዋ ነህወ هذا الحديث ማለት ነው የዚህን ሐዲስ መሰል ዘግቧል مثله እንደ ማለት ነው ሁለቱም ያስከዳል ነህወሁ ነህወሁ وللحاكم ኢማሙ ሐኪም ደግሞ عن ابي سعيد በመጥቀስ ከአቡ ሰዒድ በመጥቀስ مرفوعا ለነብያችን ጋር የደረሰ ሲሆን ዘገበው اذا جاء احدكم الشيطان ሸይጣን በእያንዳንዳችሁ በሚመጣና فقال በሚልበት ሰዓት انك احدث انت وضوء تفطر القلهل بالمبسات فليقل يبلو كذبت واشه يبلو دمز اوتونو كذبت يميلو وسب وسطنو ومسترنو ا آه، كذبت يميلو بملاصو አይደለም ከዘብተ እያለ ካወራማ ወሬ መጣ ማለት ነው ስለዚህ ፈለቁል ከዘብተ ማለት ውስጡ እምነቱ ሰውየው ውዶ ተፍቶ ባህል ብሎ ሲወሰውሰው አልጠፋብኝም የሚለውን አቋም ይወሰድ ማለት ነው طيب ተሎ ብሎ ተወሰውሶ እንዲያምን ማለት ነው ማመን የለበትም ከዘብተ ይበለው እርግጠኛ እስከሚሆን ድረስ ሌላ ቦታ ላይ እዙ መጣ واخرجه ابن حبان كذلك بلفظ فليقل في نفسه አለን ያላየሁትም ይሄን فليقل في نفسه በውስጡ ነው ማለት ያለበት በሚስጥር ማለት ነው في نفسه ማለት በመላሱ አጉልቶ እንዳይናገር في نفسه ما في باطنه ማለት ነው በውስጡ በእምነቱ በአቂዳው ማለት እኮ ነው ውዶ ጠፍቷል ሲለው አልጠፋም የሚለውን ሐሳብ ይውሰድ ማለት ነው ሌላ ቦታ ላይ አቡ አቡ ሁረይራ ራሳቸው ማለት ነው ውዶ ጠፍቷል ሲላቸው ምስክር አምጣ ይሉ ነበር ይባላል እቲ ሻሂዳክ አው ሻሂዳክ ምስክሮችን አምጣ ማለት ያው እብነታቸው እስከዛ ድረስ ነው እውነተኛ ከሆነ ምስክር አምጣ እስከማለት ድረስ ይሄዳሉ ማለት ነው ተጨባጭ ነገር የለማ እና የተፈለገው ምንድነው ንፋስ መውጣቱ ሳይረጋገጥ ገና ሰይጣን ወሰወሰይ ብሎ ሶላቱን ቆርጦ ሄዶ ውዶ ወዲያረግ አይገባም በጥርጣሬ መውጣት የለበትም ላ የዙሉ ሸኩ ምን ላ የዙሉ ይቅዱ ኢላ ላ የዙሉ ሸኩ ላ የዙሉ ይቅዱ ከሚባል ነገር አለ ተፋብኝኩ እርግጠኛ የሆነው ነገር በጥርጣሬ አይጠፋም ስለዚህ ሰይጣን እየወሰወሰ ነው ያለው እኛ ውዱ አድርገን መግባታችን እርግጠኛ ነን ያንን እርግጠኛ የሆነውን ነገር እርግጠኛ ነገር ካላገኘን ድረስ ውዱአችን ተበላሽቷል አንልም የወጣ ነገር መኖሩን ካረጋገጥ አረጋግጠናል ወይላ ላ የዙል ወልቂን ቢሸክ እርግጠኛው ነገር በጥርጣሬ ሊጠፋ አይችልም የሚለው ህግም ከዚህ የተወሰደ ነው ይባላል ምን ምንም አንድ ሰው ውዶ ካደረገ ውዶ አለ የሚባለው የሚያጠፋ ነገር በእርግጠኝነት እስካልተከሰተ ድረስ ለዚህም ነው ይሄ ክታብ አሁን ይሄን ሐሳብ ያስቀመጠው ማለት ነው ሰይጣን ደግሞ ምን ግዜም ሶላት በገባን ቁጥር የመወስወስ ባህሪ ስላለው ሰይጣንን ታገሉ ተዋጉት እንደው እስከመጨረሻ ገና ወሰወሰይ ብላችሁ ሶላታችን አታበላሹ ማለት ነው ጥርጣሬ መጣ ተብሎ ኢባዳ አይቋረጥም طيب አንዴ መጥቶ ውዶ ስታረግ እንኳን ተጉመጠመጥክም ይልሃል ሲፈልግ እግርን ሳታጥብ የመጣው ይልሃል ሲፈልግ ራስ አላበስክም ይልሃል የሚመጣበት ዘዴ በጣም ብዙ ነው በዛም መጣ በዚህም መጣ ውዱ አድርገን በእርግጠኝነት መምጣታችን እስካወቅን ድረስ ዞር በማት አለብን ማለት ነው ولا شك ولا شك من بعد الفراغ بمبتل يقاس على هذا جميع التعبد ይላሉ ሸክ ነገር ውዱና ያጠፋም ከተባለ አሁንም በዝለቂያት ምንወስደው ምንድነው ማንኛውም ዒባዳችን በጥርጣሬ ሊበላሽብን አይችልም ማለት ነው ጾማችንም ሆነ ኡምራችንም ሆነ በጥርጣሬ ሊበላሽ አይችልም ማለት ነው የቂን ሲኖር እርግጠኛ ስንሆን ብቻ ነው ሊበላሽ እንደምንችል እንደሚችል የምንወስደው እንጂ በጥርጣሬ ገና ወጥቶ ሊሆን ይችላል ለዚህኛ ሊሆን ይችላል የሚያሰጥ ነገር ሰርቼ ይሆናል እያል በጥርጣሬ ኢባዳችንን እናበላሽ እንደማይገባ ነው هذا والله اعلم